بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فهذه آه، الفصل الثاني في دروسنا آه أشراط الساعة وسوف ننتقل إن شاء الله بعد حين إلى علامات تباشر ጠይቃችኋለሁ ኸይረን አላማቱ ሰዓ ብለን ጀምረን ነበረ አሁን አላማቱ ሰዓ አሱግራ ትናንሾች ከሚባሉት ኦልሞስት ሁለት ነገሮችን አክለን ከዛ በኋላ ወደ ትላልቆቹ አለን ትላልቆቹ ናቸው ብዙ ሰዓት የሚፈጅትና ትላት አይቦን ይባላል خيرا اسمه ትናንሾቹን እንቀጥል فعل الفواحش بالشوارع حتى أن أفضلهم دينا يقول لو واريتها وراء الحائط ከጫማ ምልክቶች ከትናንሾቹ የሚመደብ ነው ይሄ ማለት ሰዎች በአደባባይ ዚናን መስራት ይጀምራሉ። ከዛም ከነሱ መካከል አቅል የሆነ እንደ አስተዋይ የሚባለው ምን ነው እንደው ትንሽ ብትል እስከ ማለት ይደርሳሉ ይላል። ይሄ አሁን በአንዳንድ ሀገሮች ላይ ይከሰታል። በአንዳንድ ሀገሮች ላይ ይከሰታል ማለት በገቢር ይታያል። ለምሳሌ አንድ case አለ። አንድ ሶማሌ ወንድማችን ኦስትሪያ ኦስትሪያ ሀገር ውስጥ ባስ ይሳፈረና ከዛ በኋላ አንድ ወንድና ሴት ወጣቶች ናቸው ያው ሲላላሱ ይመለከታል። ከዛ በኋላ ያው ባስ ውስጥ ናቸው ባስ ውስጥ ወይም ነገር ሳይቶ ከዛ በኋላ ወደ ሌላ ነገር ሲያመሩ ሲያይ ትውከት ይመጣና ያስታውቃል። ሲያስታውቅ ከዛ በኋላ ምንድን ነው ያዩት ሰዎች ያሉት ዋው ፋናቲክ አፍሪካና ማለት የአክራሪ የሆነ የአፍሪካ ሰው እሱ እንደዚህ እስከመባል ድረስ ማለት ነው ወንጀል የሚዘገንነው ሰው እንደዚህ እስከመባል ነው የሚደርሰው እና አውሮፓ ላይ ምን እየተከሰተ ነገር ነው እኔ በአይኔ ያየሁት ነገር አለ በአይን ያየሁት ነገር አለ። ፈረንጆች ናቸው። የሆነ ሰርግ ተብሎ ነው የተሰባሰቡት ፈረንጆቹ። ከዛ በኋላ እዛ ሰርግ ላይ እናት አባት ነው የምታገባውና ልጅቱ አበሻዊ ስታገባ ፈረንጅ ነች እሷ። አበሻዊ ስታገባ ቤተሰቦቿ እህቶቿ ወንድሞቿ ይመጣሉ። ከዛ በኋላ የልጅቱ እህቶች የመጡት ከቦይፍሬንዳቸው ጋር ነው የወንድ ጓደኛ ብሎ ያው ኒካህ የለ ምን የለ ዝም ብሎ boyfriend ነው የሚባለው 18 አመት ዓመት በላይ ከሆነ ያው ውጭና እንደፈለግሽ ሁኑ ነው እንግዲህ የሚባል ነገር የለም። ግን እናትና አባታቸው አንድ ቦታ ላይ ተቀምጦ ሳሎን ተቀምጦ ሴት ልጆቻቸው ከወንድ ጓደኞቻቸው ጋር አንድ ቦታ እዛው ቦታ ተኝተው መሳሰን ይጀምራሉ። ሴት ልጅ ወጣት ሆነ ባሏ አይደለም ኒካህ የሚባል ነገር የለም ቦይፍሬንዷ ነው እናትና አባቷ ፊት ከዛ ጋር ትላላታለች። እንግዲህ ምን ማለት ነው? እናትና አባቷ ፊት እንደዛ ካደረግ እንግዳ ከሆነ ሰው የሩቅ ሰው ከሆነ ምንድን ነው የሚባለው? ይህን ነው የደረሰው ማለት ነው ምዕራቡ ዓለም እና ይህ ነገር እየበረታ እየበረታ ይሄድና ሰዎች በአደባባይ ቤትን ኮርነር ዝና መስራት ይጀምራሉ። በዚህ በአሁን ጊዜ ቢት ቮሊቦል ይባላል። በባህር ዳርቻ ላይ ሞልጄ ይዘጋጃል። ከዛን እርቃናቸውን ሲቀር እንደው ትንሽ ነገር ጣል ያደርጋሉ፣ አውራታቸውን መሸፈኛል። እንደገና ፎታቸውን እንደውም አንዳንዶቹ ደግሞ ንጉስ የሚባሉት እርቃናውያን እርቃናቸውን ይጫወታሉ ያንን ቮሊቦል። ከዛ በኋላ እዛ አካባቢ የባህር ዳርቻው አካባቢ መዝናኛዎች አሉ። እንደገና ወንድ ወንድ ልጅ ከሴት ጋር ሴቷ ከወንድ ጋር ከዛን እዛ ፀሐይ ይሞቃሉ። ከዛን ይጀምራሉ። ሰው እያያቸው ባጠገባቸው እያለፈ ከያፍ ነገር ይሰራሉ እኛ ፋሒሻ የምንለውን ዚና እነሱ ሰዎች ፊት ለፊት ያደርጉታል። ይሄንን እና ይሄ ነገር መከሰቱ የቂያማ ምልክት ነው። አላህ ይጠብቀን። እነዚህ ሰዎች ቂያማ በሚደርስበት ጊዜ መሬት እየተንቀጠቀጠች ከምትገላቸው ሰዎች ነው የሚመደቡት። ያን ጊዜ ልክ እንደ አህያ አህያ ማለት ነው ከፊሉ ከፊሉ ላይ እንደሚታሰረው ሰዎች ወንዶች ሴቶች ላይ ልክ እንደ ፋሂሻ ሳይመርጡ ምስኪነት ማንች ሳይሉ ይፋፈሩባታል እና እንዴ ሰውን ከሰብአዊነት አውጥቶ እንስሳዊ ባህሪ ያላብሰዋልና ይሄ የቂያማ ምልክት ነው ከሱራ ከአላማት ወሳ አሱራ መጨረሻ የምንጠቅሰው የጠበርያ ቡሃይራ ወይንም ቡሃይራ ማለት ሐይቅ ማለት ነው። ገፋፉ ቡሃይራ ቴጣ የጠበርያ ወይንም ሲ ኦፍ ጋሊሊ የሚሉት ሲ ኦፍ ጋሊሊ የሚሉት አሁን እስራኤል ከፓለስቲኒያን ነጥቃ በያዘች ምድር ውስጥ ያለች ነች። ሰዎች አሳ ያጠምዱባታል። بحيرة طبرية የእሷ መድረቅ እና ውሃ መቀነስ የቂያማ ምልክት ነው። ነብዩ صلى الله عليه وسلم ከተናገሩት ምልክት ነው። ስለዚህ ቡሃይረቱ ጠበሪያ ስትደርቅ የቂያማ ማቃረቢያ ነው ብለው ተናግረዋል። አሁን የትም ሄዳችሁ ማለት ነው ዩቲዩብ ላይ ሄዳችሁ በ drought of Sea of Galilee ወይንም በአረብኛ جفاف بحيرة طبرية ብላችሁ type አድርጋችሁ ብትፈልጉ የሸኾች ንግግር ምን ታገኛላችሁ እዛ ላይ እንደውም ጀዚራ ራሱ ይህን ነገር ዘግቦታል የነብዩ صلى الله عليه وسلم ትንቢት እውነት መሆኑ ያሳያል اللهم صل على محمد وعلى آل محمد። ባጭሩ ይኸው በአይናችን እያየን ነው بحيرة طبرية ጎሎ አጥማጆች ማለት ነው አሳን እስኪያጡ ድረስ ይህን ያህል ጎደለ ብለው እዛ የሚሰሩት ማለት ነው በሱቆፍ ከሌሉ ይናገራሉና ጀፋፉ ቡኸይረቱ ጠበርያ ከቅያማ መቃረብ መካከል ነው። አሁን አህበቲ በቀጥታ ወደ አላማቱ ሰዓቲል ኩብራ እንሸጋገራለን። አላማቱ አሰዓቲል ኩብራ ከቅያማ ትላልቅ ምልክቶች መካከል ከቂያማ ትላልቅ ምልክቶች መካከል ትልቁ የሆነው ትልቁ የሆነው አሳሳቢና አሁን እየታየ almost እየጀመረ ያለ ነው ማለት ትላልቅ ምልክቱ እየጀመረ ነው ያለው እዚህ ማብራሪያ እንፈልጋለን አሁን ታዳምጡኛላችሁ ታዳምጡኛላችሁ ነብዩ صلى الله عليه وسلم የተናገሩትን ንግግር ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ለንግግር አስቀድማለሁ። እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዩሽኩ አን አለይኩም ልኡመም ከማ ተዳአ አልአከለቱ ኢላ ቀስአቱሃ ዩሽኩ ቀርቧል ጊዜው አን አልኡመሙ ህዝቦች በእናንተ ላይ አለይኩም አሉ ህዝቦች በእናንተ ላይ በእናንተ በሙስሊሞች ላይ ሊጠራሩ ህዝቦች በእናንተ በሙስሊሞች ላይ ሊጠራሩ ጊዜው ቀርቧል ከማ ተዳ አልአከለቱ ኢላ ቅፍጣቲሃ ምግብ የሚበሉ ሰዎች ወደ ምግብ ማዕዳቸው ኑ ብለው እንደሚጠራሩት ሰዎች ሴት ለማጥቃት የሚቀራሩበት ጊዜ ቀረበ አሉ። ያን ጊዜ ሰሃቦቹ አንተለት ነህኑ ያ ረሱላህ እኛ ያን ጊዜ ቁጥራችን ጥቂት ስለሆነ ነው እንዴ የአላህ መልእክተኛ ብለው ሲሉ ቃለ ላ በል ከሲሩን አይደለም በቁጥርማ ብዙ ናቸው ወላኪነኩም ጉሳኡን ከጉሳኢ ሰይፍ ግን እናንተ ልክ እንደ ጎርፍ ባሽ ግብስ ባሽ ትሆናላችሁ ሚዛና አይኖራችሁም ጠላቶቻችሁ ይንቋችኋል አሉ ዩልክላሁ አለይኩም ልዋህን አላህ በእናንተ ላይ ዋህንን ይጥላል አሉ ወመል ዋህኑ ያ ረሱላላህ ዋህን ምንድን ነው የአላህ መልእክተኛ ብለው ሲጠይቁ ሁቡ ዱንያ ወከራህየቱል መውት ዱንያን መውደድና ሞትን መጥላት ነው ስለዚህ ዱንያን ስታፈቅሩ ታላህ መንገድ በሞትን ስትጠሉ ያን ጊዜ ህዝቦች በእናንተ ላይ ይሾማሉ፣ አላህ ነፍር ይከለክላችኋል አሉ። ይሄ አሁን በሙስሊሙ ዓለም ላይ እየተከሰተ ያለ ነገር ነው። ማለት ካፊሮች፣ አይሁዶች፣ ስለዚህ አይሁዶች እንደዚሁም ደግሞ ክርስቲያን አውሮፓ በተለይ ክርስቲያን አውሮፓ አይሁዶች በተለይ ክርስቲያን አውሮፓ በሙስሊሞች ላይ ይጠራራሉ። እንዴት ብለው በምን መልኩ? አንደኛ አይሁዶች የዓለምን የዓለምን ክርስቲያኖች በሙስሊሞች ላይ እንዲነሳሱ ያደርጋሉ። ይሄ ማለት የኩፍሩ ዓለም የክፍሩ ዓለም አንድ ላይ እንዲቀዳጅ ያደርጋሉ ማለት ነው። የክፍሩ ዓለም አንድ ላይ እንዲቀዳጅ ያደርጋሉ። ስለዚህ አሁን በመጀመሪያ ደረጃ በሙስሊሞች ላይ የሚሾሙትን በሙስሊሞች ላይ የሚሾሙትን አንድ ላይ እጽፍላችኋለሁ ማለት ነው። በአረብኛ ብጽፍላችሁ ይሻላል። አንደኛ ሰሊቢያ ሰሊቢየቱል ገርብ ሰሊቢየቱል ገርብ ይህ አንደኛ ነው። አንደኛ ሰሊቢየቱል ገርብ ተብሏል። ሰሊቢየቱል ገርብ ማለት ምንድነው? የአውሮፓ መስቀለኞች ከዚህ በፊት በመስቀል ጦርነት እንደተጠራሩት ሁሉ ለወደፊቱ ይጠራራሉ። ስለዚህ ሰለብየቱል ፈርድ አንዱ የሚጠራሩ ናቸው። ሰለብየቱል ፈርድ ተብሏል። ቀጥሎ ሙልሂደቱ ሙልሂደቱ ሹዕያ ሙልሂደቱ ሹዕያ ሙልሂደቱ ሹዕያ እዚህ ውስጥ ይገባል። ሙልሂደቱ ሹዕያ ማለት ሙልሂደቱ ሹዕያ አቀርብ ሁለተኛ ሙልሂደቱ ሹዕያ ማለት እና ራሻ ማለት ነው እና ራሻ እነ ቻይና እነኚ ሙርሺዳ ሹዕያ ማለት ኮሚኒስት ወይንም ሶሻሊዝም ብለው የጀመሩ ሰዎች ማለት ነው እነኚ አሉ ቀጥሎ ደግሞ ቀጥሎ ፈላስፈቱል ፈላስፈቱ ፈላስፈቱል ኢባሂያ እነኚህ ፈላስፈቱ ኢባህያ የሚባሉት ሁሉ ነገር ሐላል ነው የሚሉ ፈላስፋዎች አሉ። ይህ ማለት እምነት የሚባል ነገር አያስፈልግም፣ ዜና ሐላል ነው፣ ኸምር ሐላል ነው። ማን ነው ማን ነው ሐራም ያደረገው የሚሉ አሁንም እንደዚህ ተቃራኒዎች ናቸው። እነዚህ ሁሉ ፈላስፈቱ ኢባህያ ነው የሚባሉት። ቀጥሎ ቀጥሎ አሁንም አሁንም الملحدة العلمانية علمانية علمانية ማለት ደግሞ علماني ማለት secularism ማለት ነው። Secularism secularism ማለት anti religion ሆነ ማለት ነው። Anti ስለዚህ anti religion movement ማለት ነው። ይሄ አንቲ ሪሊጅን ሙቭመንቶች ሴኩላሪዝም ይሄ ሃይማኖት የሚባል ነገር የለም የሚሉ ሙልሂደት አልማንያ እነኚህ እዚህ ይገባሉ። በአራተኛ ደረጃ ማን ቀረ እንዳትሉ ማለት ነው። <laughs> ማን ቀረ ታዲያ ያስብላል። ሱብሃንአላህ። ስለዚህ ቀጥሎ ወሰንያ ወሰንየቱ ወሰንየቱ ሸርጥያ በዝቶ ትጠየቃላችሁ ማለት የሚተባበሩ ሰዎች አምስተኛ ማለት ነው እነማን ናቸው ካልኳችሁ በዚህ መልኩ ትመልሱልኛላችሁ ማለት ነው አምስተኛውን ስለዚህ ቢያንስ እነዚህ ነገሮች ቪው ማድረግ አለብን ማለት ነው ስለዚህ ሙስሊሙን በወርልድ እየተዋጉ ያሉት የአላህን ባሮች እየተዋጉ ያሉት እነኚህ ናቸው እነኚህ ናቸው ስለዚህ እነኚህ ናቸው ከዚህ በላይ ደግሞ ማለት ነው ከዚህ በላይ ደግሞ አላህ አላህ ከነኚ መሃል ያልሆኑ ከልጆች ያልሆኑ ስለዚህ አላህ አላህ በጣም ክፉ ናቸው ብሎ የቀራቸው በጣም ክፉ ናቸው ብሎ የቀራቸው ሰዎች አሉ። እነኚህ ስድስት ማለት ነው። እነኚህ ስድስቶች መጥቀስ መቻል አለባቸው። እነኚህ ስለዚህ የሙስሊሙን ማህበረሰብ ተቆራርሰው ሊበሉት የተዘጋጁ ናቸው። አንደኛ ሰሊብየቱ የተወርክ በዚህ አውሮፓ መስቀለኞች በመባል ነው የሚታወቁት። አንድ ሁለተኛ መልኩ ሹዕያ እና ራሻ በሙስሊሞች ላይ የፈጸሙት ነገር ምንድነው? ነው? ቀጥሎ ፈላስፋቱ ኢባህያ ሁሉ ነገር ሐላል ነው የሚሉ ራሳቸውን የሚሄዱ ከዛ በኋላ ሰዎች ለምሳሌ እናትና እናትና ልጅ የግብረ ስጋ ግንኙነት ያደርጋሉ። ወንድምና እህት ግብረ ስጋ ግንኙነት ሲያደርጉ ማንም ሰው ህግ አምጥቶ አይከለክላቸውም። ከዚህም በላይ ደግሞ ለምሳሌ የገይ ማለት ነው ገይ እንደገና ሌዚቢያንስ ማለት ነው። ገይ ኤለወን ተባ ከዛ ግንኙነት ማለት ሴት ለሴት መጋባት ሉጥዩን ማለት ነው። እነዚህ ሁሉን ነገር ሐላል የሚያደርጉ ፈላስፋ ኢባህያ ይባላሉ። ከዚህ ቀጥሎ ደግሞ አንቲ ሪሊጂየን ሙቭመንት ሳለ ሙልሂደቱ علمانية ነው የሚባለው። አልማንይ ማለት ምንድነው? Secularist የሆነ ሪሊጂየን ማለት ነው የሚዋጋ ፖሊቲክስን የሚዋጋ አውሮፓ ላይ አሁን እየተከሰተ ያለው ነገር ነው። ጦርነት ማለት ሃይማኖት ማለት ጦርነት ነው ተብሏል። ፕሮቴስታንቶች፣ ካቶሊኮች ከዛ በኋላ ሌሎችም ክርስቲያኖች አንድ ዘመን ተጣርተው ተጨራርሰዋል። ግን ተጣልተው በተጠራረፉበት ጊዜ የነበራቸው ማህበራዊ ጡና ማህበራዊ ደረጃ አሁን ካሉበት የበለጠ እንጂ የዘቀጠ አይደለም። አሁን ያሉበት የዘቀጠ ነው። አባት እና እናት የማይከበሩበት የሚወረወሩበት ክብር በቃ ብቻ ልጆች ይበላሻሉ። anti religion movement ይጀመርና ሙልሂደቱ አልመርያ ማለት ነው። በእሱ በአምስተኛ ደረጃ ደግሞ ወሰንየቱ አሸፍያ ሸፍያ የሚባሉት እነኚህ ምስራቃውያን የሆኑ ጣዖት አምላኮች ናቸው። እዚህ ውስጥ የሚገቡትን እዘረዝራለሁ። አንደኛ ቡድሂስቶች ይገባሉ። ከዛ ህንዶችን እዚህ ውስጥ ነው የሚገቡት። ሌላም እዚህ ውስጥ የሚገባ ሁሉ ማለት ነው የጃፓን እምነትም ቢሆን ሽንቶይዝም፣ ቢሆን ቡድሂዝም፣ የቻይናና አሁን ህፃናትን ሳይቀር ማለት ነው የሚጨፈጭፉት የበርማ ቡዲስቶች እነዚህ ሁሉ እዚህ ውስጥ ነው የሚገቡት። ምክንያቱም ይህን በሚገርም ሁኔታ የአውሮፓ ዩኒየን ለማይንማር ስድሳት ተብሎ ሰላሳ ሁለት ሚሊዮን 32 ሚሊዮን ዩሮ ነው የሰጠው። 32 ሚሊዮን ዩሮ ሽልማት ማለት ነው። ስለዚህ ሽልማቱ ሲሰጡ ተሰጥቶ ያልነበረው እርዳታ ይሰጣል። ፕሬዚዳንት ኦባማ እዛ ሄዶ እስከ መጎብኘት ነው የደረሰው። ማን ማን ማለት ሶ ሙስሊሙን በመጨፍጨፍ በማሳደድ በቤንዚን አርከፍክፎ በማቃጠል ቤንዚን አርከፍክፎ በማቃጠል እንደዚህ ክፍክፍ በማድረግ ፍጣናትን ሳይቀሩ ከነ ህይወታቸው በመስቀል እንደዚህ ያደርገው ይጨፈጭፏቸዋል። ይሄ የቂያማ ምልክት ነው ማለት ነው። ስለዚህ please ወሰነ አሸርጥያ ብለን ስንል እነኚህ ሁሉ እዛ ውስጥ አሉ ማለት ነው። እነኚህ ሁሉ ከሚጠራቶች ነው። ሌላኛው በጁ ሶሳይቲ ጂኦኒዝም ማለት አገርን መንጠቅና ሙስሊሞችን ማፈናቀል በተለይ በተለይ አንደኛ አንደኛ በ አንደኛ እዛ አካባቢ ያሉ ሙስሊሞችን በማፈናቀል፣ ሁለተኛ ደግሞ በዓለም ላይ ያሉ ካፊሮችን against ሙስሊም እንዲሆኑ የተለያዩ ፍልስፍናዎችን ሰርተው በመልቀቅ ማለት ነው። ለምሳሌ ካርል ማርክስ አለ፣ ሌኒን አለ፣ ኤንግልስ አለ። ስለዚህ እነ ካርል ማርክስ እነ ሌኒን አይሁዳውያን ነበሩ የራሻ አይሁዶች ናቸው የራሻ አይሁዶች ሆነው እነ ዳርዊን ራሱ ማለት ነው አይሁድ ነው ግን የዳርዊን evolution theory አሁን ባለንበት ዘመን ዜሮ ሆኗል ውሸት ነው ተብሏል evolution theory ግን ዳርዊን evolution theory ውን ይዞ ሲነሳ ሰዎች እምነትን ጥሎ ጥለው የእሱን ሀሳብ ማለት ነው የእሱን ሃይማኖት እንዲይዙና ኢማን እንዲርቁ ነው ያደረገው ሌኒንም እንደዚህ አይሁዳዊ ነው አይደለም። እነ ካርል ማርክስን ያስቀረጠ በአፍሪካ በማስለየ ምስራቅ ለሱ ሙስሊሞች ስልክ የሆነ ማለት ነው። አንድ ሰው አኺራ አለ የሚል ከሆነ እስከ እስር የሚዳረግበትን ፍልስፍና የዘረጉ ናቸው። አሁን ደግሞ በዘመናችን በዘመናችን አጋይ ኤልሪች የተባለ ሰው ይህ አይሁዳዊ ነው አሁን አህባሽ እንዲገባ አስተያየት የሰጠው ማለት ነው። ሰው የኢትዮጵያ ሙስሊሞችን ለመስከር ሶስት የታወቁ መጽሐፎችን ጽፏል። አንደኛ አንደኛ ኢትዮጵያ ኢትዮጵያ and ኢትዮጵያ ኤንድ ኢስት የሚል ኢትዮጵያ ኤንድ ኢስት የሚል መጽሐፍ ጽፏል። አሁንም ለማቃረን ማለት ነው። ሁለተኛ ሁለተኛ ሁለተኛ ኢትዮጵያና ሳውዲ አረቢያ ዘጠኝ ሳውዲ አረቢያ በሚል መጽሐፍ ጽፏል። አሁንም የሚገርም ነገር ነው የሚጽፈው አክራሪነት ኢትዮጵያ ውስጥ ጽፏል ብሎ የሚል ነው። ሶስተኛ ለግራንድ Uh, the grandson of uh, አብርሃ የአብርሃ የልጅ ልጆች ብሎ የጻፈው መጽሐፍ ማለት ነው ስለዚህ በእነዚህ መጽሐፎች ክርስቲያኖች against ሙስሊም እንትን እንዲሆኑ attitude እንዲኖራቸው lobby ያደረገበት ነው ስለዚህ መንግስታችንን በተለይ ባለስልጣናቱን እነዚህ ነገሮች በማስነበብ እጅግ ቢለውጡ ሀሳባቸውን አድርጓል። research ነገር አድርጎ በቴል ዩኒቨርሲቲ ስለ አፍሪካ ማለት ነው ስለ አፍሪካ በአፍሪካ ላይ ጥናት አድርጎ በዚህ specialize ነው ያደረገው በቴል አቪቭ ዩኒቨርሲቲ አላኩል ሀሊም ይህንን በተመለከተ ሁሉ ሰው ስለሚያውቀው የሚታወቅን ነገር ማብራራት አሁንም አይብ ነው ተብሏል። የሚታወቅን ነገር ማብራራት አሁንም አይብ ነው። በአጭሩ እነኚህ ከላይ የተጠቀሱ ሰዎች ይሰባሰባሉ። ይሰባሰቡና ምን ይሆናል ነው ከዛ በኋላ ጎራ መለየት ይባላል ጎራ መለየት ምንድን የሆነው ሙስሊሙም ከየአገር ያለው በሙሉ ማለት ነው ከየአገር በሙሉ ይሰባሰባል international brotherhood ይፈጠራል ማለት ነው ምን ይፈጠራል international brotherhood ይፈጠራል ከዛ በኋላ ምን ይሆናል ነው አካሄዱን ማውረስ ዓለም አቀፍ ወንድማማችነት ይፈጠራል። በዚህ ምክንያት በዛም ሳይት እንደዚህ ዓለም አቀፍ ህብረት ይፈጠራል። ስለዚህ ዓለም አቀፍ ህብረት ማለት አውሮፓ ዩኒየን ራሱ ዓለም አቀፍ ህብረት ነው። እንደገና እነ ኔቶ ራሳቸው ህብረት ናቸው። ሌሎችም እንደዚህ ይተባበሩና ከዛ በኋላ አንድ ይሆናሉ። በሙስሊም ወርልድም ይተባበረና አንድ ይሆናል። ከዛ በኋላ ምንድነው የሚከሰተው አሁን ወደ እንትን ከመሄዳቸው በፊት ወደ እልቂት ወይም ወደ ጦርነት ከመሄዳቸው በፊት አንድ ክስተት ይከሰታል ያ ክስተት ምንድን ነው አውሮፓውያን ከሙስሊሞች ጋር ያብራል ሀዲሱ የሚናገረው ይሄንን ነው አውሮፓውያን ከሙስሊሞች ጋር አንድ ላይ ያብሩና አውሮፓውያን አውሮፓውያን ቨርብ የሚባለው በውስጥ የሚባለው በውስጥ ከምን ጋር ያብራል? በውስጥ የሚባለው ከምን ጋር ያብራል? ከሙስሊሞች ጋር አንድ ላይ ያብራል። ከሙስሊሞች ጋር አንድ ላይ ያብሩና ህብረት ይፈጥሩና የሆነ ጠላትን ይወጋሉ ይላል። አሁን የሚወጋው ጠላት ማን ነው የሚለውን መገመት ነው። እዚህ ቦታ ላይ የፖለቲካ ትንተና ያስፈልጋል። ማንንም ነው የሚወቁት? አሁን ከታሪክ ስንማር ለምሳሌ አሜሪካና ሙስሊም ተባብረዋል ራሻን ለማውጋት ማለት በአፍጋኒስታን ውስጥ የነበሩ ሙጃሂዶቹ አሜሪካ ረሳል ለኦሳማ ቢንላደን ከተረጂዎች መካከል ነበሩ። ከዛ በኋላ ማንን ራሻን ለማውጋትና ለማፈራረስ ብዙ አንድ ተጨባጭ ነው ማለት ነው። አሁን የዓለም የኃይል ሚዛንን ስናይ ለምሳሌ በሱሪያ ከውስጥ ስናይ አሜሪካ፣ አውሮፓ፣ እንግሊዝ፣ ፈረንሳይ የአውሮፓ ዩኒየን እንዳለ አሜሪካና የአውሮፓ ዩኒየን የሶሪያውን opposition ሶሪያውን ማለት ነው opposition የሚደግፉ መስለው ቀርበዋል። ማለት ነው? መሳሪያ እናስታጥቃለን፣ የአሰድ መንግስት መውደቅ አለበት ብለው ይላሉ። ዜና መከታተል አለበት። አሰድ ደግሞ ሶስት ዋና ዋና ደጋፊዎች አሉት ማለት anti አውሮፓና አንድ አሜሪካ የሆኑ ሶስት ደጋፊዎች አሉት። አንደኛ ኢራን ኢራኖች ማለት ሺአዎች ናቸው። ሺአዎችን ምን ያህል አደገኞች እንደሆኑ ከታሪክ መማር ይቻላል። በጣም አደገኞች ናቸው። anti almost ማለት ነው anti ሙስሊም እስከ ማለት እንደርሳለን በዚህ ማለት ነው። ለምን ከተባለ ከአመሰራረታቸው ጀምሮ باطل ላይ ስለሆነ ማለት ነው የመሰረተው ሺአን አይሁድ ነው ሲአን የመሰረተው አይሁድ ነው አብደላህ ኢብኑ ሰበቅ ይባላል የመናዊ አይሁድ ነው አብዱላህ አብዱላህ አብዱላህ ኢብኑ ሰበቅ ይባላል ኢብኑ ሰበቅ ኢብኑ ሰበቅ ይባላል ስለዚህ ይህንንም መያዝ አለባቸው አብዱላህ ኢብኑ ሰባ የሙስሊምን አንድነት ለመበጣጠስ ሲደመር ደግሞ መስመር እንዲለቁ ያደረገ ነው እነሱ አሁንም ቢሆን የሚፈልጉት Persian state እንደገና እንዲመጣ እንጂ ስለ ዲን አይደለም። Persian state ድሮ የሚታወቀው ማለት ነው። አላህ ألف لام ميم غلبت الروم ይላል። ሮሞች ተሸነፉ ይላል። ሮሞች ማለት አውሮፓውያን ናቸው። ያሸነፏቸው ፐርሲያን ናቸው። ፍርሶች ፍርሶች እንደገና ይጠናከሩና ክርስቲያን ስቴት ይሰራሉ ማለት ነው። ስለዚህ አሁን ሶስት ሀገሮች አሉ በአድቦራ የተፈለቁ አንደኛ ራሻዎች ናቸው ሁለተኛ ፐርሺያ ስቴት ልንለው ይቻላል ሶስተኛ ቻይና ማለት ነው እነኚህ ናቸው አሁን معاهدة ማለት ምንድነው معاهدة ማለት ሙስሊሞች ሌሎች ጠላቶቻችን ከጀርባ ያሉትን እንምጣ በሚል ከአውሮፓውያን ጋር ህብረት ይፈጥራሉ ይላል አሁን ከተረዳችሁ በተቻለኝ መጠን ለማብራራት ሞክሬያለሁ። በተቻለኝ መጠን ማለት ነው። በዚህ ማንበብና discuss ማድረግ ያስፈልገናል። የዓለምን የኃይል ሚዛን የዓለምን የኃይል ሚዛን መተንበይ መቻል አለብን ማለት ነው። አሁን ነው ከዚህ በላይ አላብራራም። ወደ ደርሳችን እንመለሳለን። ሙአሃደቱ ሩም የተባለው ይህ ማለት ምንድነው? ፊል ቢዳያ መሪያ የኩሉ ሙስሊሙና في حلف ሙስሊሞች በሕልፍ ውስጥ ሆናሉ في البداية يكون المسلمون في حلف معاهدة ከአውሮፓውያን ጋር ማዕሩም ከአውሮፓውያን ጋር ሩም ሲባል አውሮፓውያን ናቸው ከአውሮፓውያን ጋር ሙስሊሞች ቃል ጋቡና ህብረት ይፈጥራሉ ኑቃቲሉ አድወ ሚን ወራኢና ከበስተጀርባ ያለን ጠላት እንጋደል በማለት ወነዝልሁ እናሸንፈው እሱን በማለት ግን ወባዕድሃ ከዚህ በኋላ ማለት ነው ከዚህ በኋላ ያስዱሩ ገድሩን ምን አህል አውሮፓውያን ወይም ዘቦስ የሚባለው ንክደዋል፣ ወዳጅነትን ይክዳል። ወደኋላ ከተመለስን አሜሪካ ለፓኪስታንና አፍጋኒስታን ውስጥ ላሉ ሙጃሂዶች መሳሪያ የምታስታጥቅ ነበረች። አሁን ደግሞ በድሮን ማለት ነው እየደበደበች ያለችው ወይንም ስንት ነገር ያወረደችው እሷ ነች ማለት ነው። ይሄ አንድ መከርበት ነው በታሪክ ማለት ነው። አንድ ላይ ነበሩ ተከረበሱና ዋና ጠላት ይሆናሉ እዛ አንድ ላይ የሚቆም አይደለም በጣም ትልቅ ጦርነት አለ አልመልሐመቱል ኩብራ የሚባለው ወይንም አርማጌዶን በመባል የሚታወቀው አለ ወደዛ ነው የሚሄደው ማለት ነው ስለዚህ ትልቁ አልመልሐመቱል ኩብራ አለም አይታ የማታውቀው ጦርነት ይካሄዳል ስለዚህ ወደዛ እያመራ ነው ማለት ነው ያ የቂያማ ምልክት ነው ወደዛ ለመገባቱ ሁለት ምልክቶች ተጠቅሰዋል በሰሒህ ሙስሊም አንደኛ የኢራቅ መወራት ተብሏል። የኢራቅ መወራት ኢራቅ ላይ ማለት በስራና ኩፋ መወራት አንድ ምልክት ነው። በአሜሪካ መራሹ ወረራ ነው የተባለው። እነሱ ነፃ እናወጣለን ቢባልም ስለዚህ እንዴት ወረራ ነው። ጦርነቱ ለዘይት ነበረ። ስለዚህ ለዘይት ነበረ። ምንም አያጠቃጥቅም። ለዘይት መሆኑ አንድ ክሊፕ ተፈርቶበታል ይሄ ክሊፕ ምናልባት እናንተ ብዙ እየሰራ ነው በቫር you don't see ይላል። በቫር ዩ ዶንት ስለዚህ እዚህ ቦታ ላይ በዚህ ርዕስ ቢቢ ሰራው አንድ ክሊፕ አለ በቫር ዩ ዶንት ነው የሚለው አንድ ጋዜጠኛ ባለስልጣናትን እየጠየቀ ከዛ በኋላ የኢራቅን ወረራ ለዘይት የሆነ መሆኑ ከዛ በስተጀርባ ያሉ ነገሮች ሁሉ ውሸት ቅንብሮች እንደሆኑ ይናገራል ሌላው ቀርቶ የ September 11 የ September 11 ራሱ ቅንብር ነው ብለው ይናገራሉ። አሁን አደገኛ ነገሮችን እየተናገርን ነው። ለምንድን ነው أشراط الساعة ስለሆነ እኛ አሁን እየተናገርን ያለ ነው ስለ አሽራ ሰዓ ነው። የዓለምን ፖለቲካ እየተነሳና ይገልጽ። ስለዚህ የአሜሪካ መንስዬ ህንፃዎች ራሳቸው ውሸት ነው ተብሎ በራሳቸው ጸሐፊ ዘግይተው በሚል ርዕስ ተጽፏል። በዲፎልት በሚል ተጽፏል። على كل ብዙ ለዘይት የሚደረግ ማለት ነው war for oil ለብዙ ወረራዎች ምክንያት ይሆናል። አሁን ደረቅ መወረሯ በሰሒህ ሙስሊም በተገለጸ ሐዲስ የቂያማ ምልክት ነው። ከኢራቅ በኋላ ሻም ትወረራለች ይላል። ሻም ማለት የአሁኑ ሶሪያ ነው። እዚህ የአሁኑ ሶሪያ የሶሪን ፎርስስ ማለት ነው። foreign forces ማለት አዲስ የሆኑ አዲስ የሆኑ foreign እንግዳ የሆኑ አውሮፓውያን ከገቡ ከገቡ ማለት ነው። አውሮፓውያን ከገቡ የቂያማ ምልክት ነው ይላል። ለምሳሌ አንድ አል ኑስራ የተባለ አምስራ የተባለ የተዋጊ ቡድኖች አምስራ የተባለ የተዋጊ ቡድኖች በአሜሪካ terrorist organization ውስጥ ተፈርጇል ከዛ በኋላ እኛ opposition ኡን እንረዳለን ስንል አምስት ስራ ገብቷል terrorist organization ነው እና ቴሮሪስት ኦርጋናይዜሽን ነው ብለው ፈርጀውታል። አሁን አሁን ይሄ ነገር አድጎ ማለት ነው። አሁን ሙስሊሞች እዛ ውስጥ የእኛን ሙጃሂዶች እናንተ terrorist ትላላችሁ የሚል አሁን ትልቅ debate አለ። ምን በሚል አወር ሙጃሂዲን አንጻር ያሉ ነገሮችን ዑለማዎች እንደሚተነትኑት ከዛ ወስደን እንተነትናለን። ከረናክበቱ ምንድነው የሚሆነው? አሁን አውሮፓውያንና ሙስሊሞች አንድ ከሆኑ በኋላ ሌሎች ጠላቶችን ለመዋጋት ከዛ በኋላ ከረበሱና አውሮፓውያን ቃላቸውን ያጥፋሉ። ማለት አውሮፓውያን እውነትን ከግብጽ ማለት ነው ሮም ነው የሚለው ለምን እነ ካናዳ እና አሜሪካ ምናምን ከተባለ ካናዳ ማለት ነው አሜሪካ ማን ነው? አውሮፓውያን አይደለም እንደዚህ የሰፈሩት እዛ አሜሪካ እንዳለች ምንድን ነው? እዛት ነው ዩሮፕ ዩሮፕ አይደለም አሜሪካ ነው አይደለም ታሪክን የምናውቅ ሰዎች ላቲን አሜሪካ ከሆነ ፖርቱጋል እና ስፔን ናቸው። ስለዚህ የፖርቱጋልና የስፔን ቅኝ ግዛቶች የነበሩ ናቸው። ፖርቱጋል እና ስፔን የት ነው ያሉት? የት ነው ያሉት ስለዚህ የአሜሪካ ማነች አሜሪካ ማነች ሲባል አንደኛ lands ላንድስ ለላንድስ ግዛት ነች አሜሪካ what land ማለት ምንድነው በ land የሚያልቁ ሀገሮችን ተንትኑልኝ አይደለም እኔ እነኚህ መሰረታዊ ነዋሪዎች ናቸው። አሁን እያስተዳደሯት ያላት ያሉት ግን lands ናቸው። እነኚህ lands እስቲ ከየብ ከየብ አድርጉልኝ። አንደኛ እኔ ልጀምርና ኢንግ ልበልና land ልበል እንግላንድ እሺ በቃ ሁሉም ማለት ነው። አሁን በ land የሚያልቁ ማለት ነው። ኔዘርላንድ በሉ፣ ኢንግላንድ በሉ፣ አየርላንድ በሉ፣ ፖላንድ በሉ ብቻ land land የሚያልቁትን ፈልጉና አሜሪካ ስላሱ ሰሜን አሜሪካ እንዳለ ማለት ነው አየርላንድ አየርላንድ ስለዚህ ኢንግላንድ ኔዘርላንድ እነኚህ ናቸው መሰረታቸው ማለት ነው አንድ እኔ የምቀርብ የምቀርበው የሆነ አንድ ሰው የአባቱ ስም የአባቱ ስም ዊለር ይባላል። አባቱ ስም የምትናገር ነው ይቻለው የአባቱ ስም ዊለር ይባላል። ስለዚህ ዊለር ትርጉሙ ምንድነው ነው ብዬ ስጠይቀው ይህ Irish ኔም ነው አለኝ። ይህ Irish ኔም ነው ሰውዬ ግን Irish ኔም ነው አለኝ። ብዙ Irish ኔም የአየርላንድ landers ማለት ነው እነሱ ናቸው ሄደው የከፈቱት። ከዛ በኋላ Red Indians ን በተለያዩ ሲስተሞች አባረው ከዛ በኋላ አገር ያዙት ማለት ነው። ስለዚህ ባጭሩ በውስጥ ሲባል ትልቁ ተጠቃሽ አውሮፓ ነው ተግባባ። ለዚህ ነው አዙም በሚባል የሚቀረው ሌላው ስለምን የሚል ግንዛቤ እንዳይኖረ ነው። አሁን ባጭሩ ሙአሐደቱ ሮም ከሮሞች ጋር ቃል መጋባት ሙአሐደቱ ሮም ከሮሞች ጋር ቃል መጋባት ይሄ ከዛ በኋላ ቀናቸውን ማሰፍ ከጫማ ምልክቶች ትልቁ ነው ተብሏል። አሁን የተናገርነው ፊል ቢዳያ በመጀመሪያ የኩሉ ሙስሊሙነ ፊ ሕልፍን ሙአህደትን ማዕሩም ከዛ ላይ ኑቃትሉ አድወ ሚን ወራኢና ወነግልብሁ ይሉና ወባዕድሃ ከዚህ በኋላ ግን የስድሩ ገድሩ ምን አህል ሮም ከሩሞች በኩል ክብደት ይመጣል ወየኩኑ ከሳልም በይነል ሙስሊሚን ወርቁ በሙስሊሞች መካከልና በውስጡ መካከል ግድያ ይኖራል ፊ ሀዚህ አያም በዚህ ቀናቶች ዱንያ እዚህ ውስጥ ስትገባ ተኩኑ ል የተላቸው ትሆናለች ወልጀውር ማለት ነው ፍትህ ይጠፋና ዙልም ይስፋፋል ወልጥላቻ የሚባል ነገር ጠላትነት እጅግ ያድጋል ወየብዓቱ ላሁ ተዓላ ረጁለን ሚነል አርድ ከዚህ በኋላ አላህ አንድን ሰው ወደ ምድር ይልካል ማለት አንድ ሰው ወደ ምድር ይመጣል ማለት ምድር ላይ ከሚኖሩ ሰዎች አንዱ posted ይሆናል ማለት ምን አሊ ቤት ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም የቤተሰብ ግንድ የሆነ ሰው ይመጣል። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? እስሙሁ ከሲር ስሙ እንደኔ ስም ነው ሙሐመድ ወስሙ አቢሁ ከስሚ አቢ የአባቱ ስም እንደኔ አባት ስም ነው አብደላህ ሙሐመድ ብኑ አብዱላህ የተባለ ሰው ይነሳል የምለኡ ላሁ ብሂል አርض አድለን አላህ ምድርን በሱ ምክንያት በፍትህ ይሞላታል ወቅስጠን ማለት ነው አድለን ቅስጥን አንድ ነው ከማሙል አቶ ዙልመን ሸውራ ከዛ በፊት በበደል ማለት ነው በበደል በጀውር ማለት ነው እንዳልተሞላች በሰቆቃ እንዳልተሞላች አሁን ደግሞ አድልና ቅስጥ የሚባለው ነገር ይመጣል ይህ ነገ ፕሮግራማችን ኹሩጁል መህዲ የሚለውን እናያለን ዛሬ እዚህ ላይ አቆማለሁ وفي قلوبنا وكره لنا الكفر والفسوق والعصيان وجعلنا من الراشدين اللهم اصلحنا واصلح شأننا يا ذا الجلال والإكرام اللهم اجعلنا من الناجين من المفلحين يوم القيامة اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم احينا مسلمين وتوفنا مسلمين والحقنا بالصالحين اللهم فرج اخواننا المفتونين اللهم فرج اخواننا المفتونين اللهم فرجهم اللهم فرجهم اللهم ادركهم ورعاهم اللهم يا رب العالمين يا رب العالمين يا رب العالمين يا رب العالمين يا حي يا قيوم اللهم يا منجي يونس من بطن الحوت اللهم نجهم من السجن يا رب العالمين يا رب العالمين اللهم نجهم اللهم ثبتهم على الحق اللهم ألهمهم الصبر اللهم أجزل لهم أجزل لهم أجرهم اللهم أجزل لهم أجرهم ثبتهم على الحق اللهم اجعلهم يا ذا الجلال والإكرام اللهم اجعلهم مهدينا مخرجنا يا رب العالمين صل وسلم وبارك على محمد وعلى اله واصحابه واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته